الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وقدوتنا إمامنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته عشرة النساء ባቡ ዒሽረቲ አኒሳ ከሴቶች ጋር እንዴት ከትዳር ጓደኛ ጋር እንዴት መኖር እንዳለብን የምንነጋገርበት ነው። ዒሽራ ማለት ሙዓሸራ መኗኗር፣ አብሮ መኖር ማለት ነው። አልሙሳሐባ ወልሙራፈቃ አልሙሳሐባ ጓደኛ ሆኖ ተቻችሎና ተፋቅሮ መኖር ዒሽራ ወዓሽሩሁነ ቢልማዕሩፍ በመልካም ተዳደሯቸው ብሏል አላህ። ስለዚህ ዒሽረተ ኒሳ ከሴቶች ጋር መተዳደር የሚለውን እንመለከታለን። عن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ምን አሉ? መልዑኑን የተረገመ ነው አሉ። የተረገመ ነው መን አተ መርአተን ሴት ልጅ ግንኙነት ያደረገ ፊ ዱቡሪሃ ከኋላ በሌላ ባልተፈቀደው መስመር ግንኙነት ያደረገ አካል የተረገመ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። የተረገመ ነው መን አተ አልመርአተ ሴት ልጅ ግንኙነት ያደረገ አታ ማለት ቢማዕና ጃማዓ ማለት ነው። ግንኙነት ያደረገ እምራአተን አንድ ሴትን ሚስቱን ግንኙነት ያደረገ ፊ ዱቡሪሃ ማለት አይ ቢልመካን الذي لم يؤذن فيه ባልተፈቀደው መስመር ግንኙነት ያደረገ ተረግሟል አሉ ነብዩ አለይሂ ሰላቱ ወሰላም። ረዋሁ አቡ ዳውድ ወነሳኢዩ ወለፍዙ ለሁ አቡ ዳውድ ዘግበውታል። ነሳኢዩ ወለፍዙ ለሁ አረፍተ ነገሩ አገላለጹ የነሳይ ነው። ወሪጃሉ ፊቃት ወንዶቹም ዘጋቢዎቹ መካከል ላይ ሰንሰለቱ ላይ ወይንም ሐዲሱ መስመር ላይ ያሉት ታማኝ ሰዎች ናቸው። ላኪን ኡዕለ ቢኢርሳል ሐዲሱ ሙርሰል ነው በሚል ጥያቄ ምልክት ውስጥ አስገብተውት ነበር። ولكن هو صحيح بأن هذا الحديث روي ሊሰለው من عدة طرق ከብዙ መንገዶች ስለተዘገበ وعن عدة من صحابة ከብዙ ሰሓቢዎች የተዘገበ ሐዲስ ስለሆነ ሐዲሱ መርፉዕነት ደረጃ ይደርሳል ማለት ነው። ሙተሲል ይሆናል ሞ እንትንነቱ ይቀርና ሙርሰልነት። ስለዚህ ሐዲሱ ምንድነው? صحيح ሐዲስ ነው። صحيح ሐዲስ ነው። የተረገመ ነው ብሏል። ሴቶች ጋር ስንተዳደር ሸሪዓ በፈቀደው መልኩ መኖር እንዳለብን ነው። ምክንያቱም ይሄ የተዘገበው ራሱ معاشرة ነው። ግንኙነት ማለት ከሚስት ጋር የሚደረግ ግንኙነት ومن المعاشرة ከመተዳደር አብሮ ከመኖር ይመደባል። አስገድዶም ሆነ በተለያየ መስመር ይሄን ነገር ቢያደርግ فهو ملعون የተረገመ ነው። እንጣዓቱሁ እሺ ካለችውና ተቃውሞ ካላሰማች ደግሞ የእርግማኑ ተካፋይ ትሆናለች ማለት ነው። እሷ ለምን እንላህ ተዓላ አላህ የእሁድን የእንትናን ሰዎች የሉጥን ሰዎች የረገማቸው በዚህ ነው አይደል? አንደኛ ድርጊታቸው አስቀያሚ አስቀያሚ ድርጊታቸውና ከአላህ ጋር ያጣላቸው አንዱ ይሄ ነበር። ግንኙነት ያደርጉ ነበር ከወንድም ጋር ሆነ ከሴት ጋር በአሁኑ ሰዓት ምዕራባውያን ረጭተውት ያሉት መርዝ ያለው መርዝ ማለት ነው። ከወንድም ጋር ይሁን ከሴት ጋር غير المكان الذي لم يأذن الله فيه አላህ ባልፈቀደው መንገድ ግንኙነት ማድረግ መልዑን ያደርጋል ማለት ነው። ምንድነው ቁርአን የሚለው ፈአቱሁነ ምን ሐይቱ ምን ሐይቱ አመረኩም አላህ አላህ ባዘዛችሁ መስመር ግንኙነት አድርጉ ነው የሚለው። وعن ابن عباس رضي الله تعالى عنهما قال كابن عباس የተዘገበ ሐዲስ قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ይላሉ ላ የንዙሩ ላሁ አላህ አይመለከተውም ኢላ ረጁልን ሰውዬን አላህ አይመለከተውም አታ ረጁለን ወንድን ግንኙነት ያደረገ አው ምርአተን ወይ ሴትን ፊ ዱቡሪሃ ያለ ባልተፈቀደው መስመር ማለት ነው። ይህን ግንኙነት ያደረገ አላህ በረህማ በእዝነት አይኑ አያየውም፣ ይቆጣበታል ማለት ነው። በጣም ዘግናኝ ድርጊት ነው። ከሰው ልጅነት ባህሪ የራቀ እንሰሶች የማያደርግ ብዙ እንሰሶች አንድ አንድ በረት ውስጥ እንኳ ቢታሰሩ ወንዱ እንስሳ ወንዱን እንስሳ ግንኙነት አያደርገውም በተአምር ሀታ ወንድ እንሰሶች እርጉዝ ላምን አይተው እንኳ ይተዋሉ ነው የሚባለው ሚነል ሀጀር የሰው ልጅ ከአንዳንድ ጊዜ ሲወርድ በለሁም አበሉ ሚነል አንዓም ከእንስሳ የበለጠ ጠማሞችና ወረዱ ናቸው የሚባለውም ለዚህ የሰው ልጅ ከእንስሳ በታች ወደ እንስሳ የሰውነት የሰው ልጅን ማዕረግ ብቻ ለቆ አይደለም የሚወርደው ከምን በታች ይወርዳል? ከእንስሳ በታች ይወርዳል የሰው ልጅ። ይህ ድርጊት ያደርጋል ማለት ነው። ላየንዙሩላህ አላህ አይመለከተውም። ኢላ ረጁልን ወደ ሰውዬ አላህ በእዝነት አይኑ አያዩ አታ አታ ረጁለን ማለት አይጃመዐ ረጁለን ወንድ ልጅ ግንኙነት የሚያደርግና አው ምራአተኒ ወይ ሴት ልጅ ሲዱቡር ረዋሁ ትርሚዚ ወነሳኢ ወብኑ ሒባን ወኡዕለ ቢልወቅት ሐዲሱ መውቁፍ ነው በማለት ማዕለል ሆኗል እያሉ ነው አሁንም ወላኪን المسألة መስራ للاجتهاد فيها سيما ذكر هذا ذكر هذا النوع من الوعيد يهزاك تنقرال فإنه ላዩድረኩ ቢልኢጅቲሃድ ይህ ዛቻ በኢጅቲሃድ የሚያዝ ነገር አይደለም። ፈለ ሑክሙ ረፍ ሐዲሱ ራሱ መርፉዕ ይሆናል። እንደ መርፉዕ መስመር ባናገኝለት እንኳ መርፉዕ ይሆናል። መውቁፍ ነው አንለውም። ለምን ላ የንዙሩላህ ኢላ ረጁልን ብለው ወዒድ ዛቻን አንድ ሰሃቢ ተነስቶ በራሱ ምክር አይሰጥም። ሐዲሱ በራሱ ማዕናው ምንድነው? መርፉዕ ነው። መውቁፍ ቢሆንም እንኳ መውቁፍ ነው ብለን መርፉዕነት ደሊል ባናገኝም እንኳ ማዕናው ራሱ መርፉዕ ያደርገዋል። ለምን ዛቻ የሚባልን ነገር ነብዩ አለይሂ ሰላቱ ወሰላም አላህ ካልሆነ ከዚህ ነብዩ ካልሆኑ በስተቀር አንድን ዛቻ ማንም አይዝትም። ሷሐቢ እንደው ምክር ይመክራል እንጂ ላ የንዙሩላህ የሚለውን ሁክም አያስተላልፍም። ይሄን የመሰለ ወዒ ስለዚህ ሐዲሱ ማዕናው ምንድነው ማለት ነው? ሐዲሱ መርፉዕ ነው ማለት ነው። ይማዕና ማዕናውን አይተነው ትርጉሙን ስናየው ዛቻ ነው። ዛቻን አላህ አያየውም ብሎ አላህ አንድን ሰው እንደዚህ ስራ የሚሰራን አላህ አያየውም ወይ ሊቀጣው ይችላል፣ እሳት ያስገባዋል። የሆነ እንደዚህ አይነት ሁክሞችን መርጦ መስጠት የሚችለው ማን ብቻ ነው? ነብዩ አለይሂ ሰላቱ ወሰላም ናቸው። ስለዚህ ሐዲሱ መርፈው ነው ማለት ነው። ወዒለ ቢልወቅፍ ብሏቸዋል አይደል? በመውቁፍነት እንትን ተብሏል፣ ያው ኢዕላል ተደርጓል ቢባልም ወላኪን ሐዲሱ መርፉ ይሆናል ቢል ማዕና ስናየው ማለት ነው። ገብቷቸዋል? ምን ማለት ነው? ሐዲሱ መውቁፍ ነው መርፉዕ ነው? መርፉዕ ነው። ለምን መርፉዕ አላችሁ? ማዕናውን ይዛችሁ ማዕናው ምን ስላለ ዛቻ ስላለበት ጎበዝ ዛቻን ደግሞ ማንም ሰው አይናገርም አይደል በራሱ ስለዚህ ከኋላ ነብዩ አለይሂ ሰላቱ ወሰለም አሉበት ማለት ነው ሐዲሱ መርፉዕ ይሆናል وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم قال يا الله ملائكتኛ عندي ይላሉ من كان يؤمن بالله በአላህ ያመነ ወሊውሚል አኺር በመጨረሻውም እለት ያመነ ፈላ ዩዕዚ ጃረሁ ጎረቤቱን አዛ አያድርግ ብለዋል ነብዩ አለይሂ ሰላቱ ወሰላም። ወስተውሱ ቢኒሳኢ ኸይራ ለሴቶች መልካምን ተወያዩ ብለዋል። እቅበሉ ወፍየቲ ፊህነ ኸይራ ቢልኸይር ማለት ነው። ወስተውሱ ቢኒሳኢ ኸይራ በሴቶች ላይ መልካም ነገር ተወያዩ፣ መልካም ነገር አስቡላቸው፣ እኔም ያልኳችሁን ተቀበሉ። ወፍየቲ ማለት ነው። ወስተውሱ ማለት እቅበሉ ወስየቲ ወስያን ተቀበሉ ቢኒሳኢ ኸይራ ለሴቶች ላይ ጥሩ ኸይር ነገርና መልካም አስተሳሰብ እንዲኖራችሁ ያስተላለፍኩትን መልእክት ተቀበሉ ብለዋል ነብዩ አለይሂ ሰላቱ ወሰላም። አስተውሱ ቢኒሳኢ ኸይራ ለሴቶች መልካም አስቡ፣ መልካም ምከሩላቸው። ፈኢነሁነ ሴቶች ሁልቅነ ተፈጥረዋል ሚን ብልዕን ከብልዕን የተፈጠሩት ከጎና አጥንት ማለት ነው። ከጎና አጥንት ነው ሴቶች የተፈጠሩት ወኢነ አዕወጀ ሸይእን ከነገራት ሁሉ ደግሞ እጅግ ጠማማው ፊድልዒ ከድልዕ ማለት ነው። ከጎን አጥንት እጅግ ጎባጣው ማለት ነው። አዕወጅ ማለት እንደዚህ የጎበጠ የተመለሰ ማለት ነው። አዕላሁ የላይኛው ክፍል ነው። የላይኛው ክፍል ነው ማለት እንደውም ሐፍተርክን ነው ብለዋል። ሚስቱል ሙደወር ብለውታል። ሐፍተርክን ማለት ነው። ላይ እዚህ ጥግ ላይ ያለው ከታች እየተዘረጋ ማለት የ17 18 ምናምን የጎን ጥንት አለ ቀኝና ግራው ይላል እና ከታች ያለው ትንሽ ደርጋ ይላል የሆነ ዲግሪ እያጠፈ እየታጠፈ እየታጠፈ እየታጠፈ ደረሳ አካባቢ እዚህ ላይ መጨረሻ ያለችው በጣም የታጠፈች ነው። አብሰርክል ነው የተፈጠረችው ሲል ልጅ ደግሞ ከየትኛው ነው? ከታች አይደለም ከላይኛው ነው የተፈጠረችው። እጅግ በጣም ጎባጣ ከሆኑ ማለት ነው። ባሪያችን ሲገልጽ ነው ፈኢነሁነ እነሱ ሴቶች ሁልቅነ ተፈጥረዋል። ሚን ብልዕን ከጎና አጥንትን የተፈጠሩ ወኢነ አዕወጀ ሸይን ፊ ብልዕ ከጎና አጥንት ደግሞ በጣም ጎባጣው አዕላው የላይኛው ክፍል ነው። ከዛ ነው የተፈጠሩት። ሁሉም ሴቶች ማለት ሳይሆን ማናት ኸልቂ ኡሚና ሐዋ ናት ለአና ኹሊቀት ምን ድልዒ አደም ከአደም ድልዕ ነው የተፈጠረችው። ባህሪ ይወራረሳሉ ማለት ነው። ተወራርሶ የመጣ ነው። ናቅሳት አልዓቅል ናቸው ብለው ነብዩ ተናግረዋል አለይሂ ሰላቱ ወሰላም። ስለዚህ ይህንን ጉድለት የሚነግሩ ነብዩ አለይሂ ሰላቱ ወሰላም እነሱን ለማንቋሸሽና ለማውረድ ሳይሆን እነሱን እንክብካቤ እንድናደርግላቸውና ባህሪያቸውን ችለን እንድንቀመጥ እና ምሉ እንዳልሆኑ እንድናውቅ የሆነ ነገር ቢፈጠርም እንኳ ለምን የሚልና መጥፎ አስተሳሰብ እንዳይኖረን ነው። አይ ነው ነብዩ ብለዋል። እነሱን ራሱ በዚህ መውቀስ የለብንም። መጀመሪያም ጎደሎች ናቸው ተብላችኋል አይባልም። ይህን አይነት መሻዕራቸው መጉዳት ክልክል ነው አይባልም። ግን ውስጣችንን እኛ የምናውቀው ነገር አለ፣ እነሱም ያውቃሉ። ያንን ነገር ችሎ ለመቀመጥ ነው። ወኢነ አዕወጀ ሸእን ፊ ብልዒ ከጎና አጥንት ደግሞ በጣም ጎባጣው አዕላሁ የላይኛው ክፍል ነው። ፈኢን ዘሀብተ የሚገርም ተሽቢህ ነው ነቢዩ ዓለይሂ ሰላቱ ወሰላም በሊዕ የሆነ ጅደን ሀዛ ተሽቢሁን በሊዑን ጅደን ይሉታል። በጣም የሚገርም ምሳሌ ነው ያቀረቡት ነቢዩ ዓለይሂ ሰላቱ ወሰላም። ፈኢን ዘሀብተ ቱቂሙ አሉ ራሱ በጎና ጥንት ጀመሩት እስከ መጨረሻ ድረስ ሄዱ። ፈኢን ዘሀብተ ተቂሙ ቀጥ አድርገዋለሁ ብለህ ያን የጎና ጥንት ቀጥ አድርገዋለሁ ብለህ ከሞከር ከሰርተው ትሰብረዋለህ፣ ቀጥ አታደርገው። ወኢን ተረክተው ከተውከው ግን ለሜዘል አዕወጀ ጎባጣ እንዳለ ሳይወገድ እንደዛው በዛው ባህሪው ከያዝከው ትጠቀምበታለህ። ያው ለሐጃ የምታደርገውን ነገር ታደርጋለህ። فاستوصوا بالنساء ኸይራ በሴት ልጅ መልካምን አስቡ፣ መልካም ተመካከሩ፣ መልካም አስቡላቸው አሉ ነብዩ አለይሂ ሰላቱ ወሰላም። አንደኛ ከላይኛው ክፍል በጣም ጎባጣ ከሆነው መፈጠራቸው ተነግሮናል። ሁለተኛ ያን አጥንት ቀጥ አድርገዋለሁ ብትል ትሰብረዋለህ እንጂ ምንም ፋይዳ የለውም ነው። ቀጥ አደርጋለሁ። አንድ ሴት ልጅ እንደ ራሴ አስተሳሰብ እንደ ወንዶች አስተሳሰብ ወይንም ደግሞ እጅግ የመጠቀ ጥሩ ዲናዊ ይሁን አቅጣጫውን የያዘ የተስተካከለ position አስይዛታለሁ ካል ትከብራታለህ እንጂ መቼም አትይዝልህም። ዋናው አቂዳዋ ላይ ተስተካከል። ዋናው የተወሰነ ዲናዊ ባህሪዋ ላይ ከተስተካከለች በኋላ ባህሪዋ ቁጡ ልትሆን ትችላለች። አአ ይሄንን በምን መሸፈን አለብህ? በአቂዳዋ በመንሃጇ በሱናዋ ተሸፍነውና አንተ ጋር ያላት ግንኙነት የሆነ የተወሰነ የሻከረ ቢሆንም እንኳ ያንን አስታውስ። ያገኘኸውን ነገር አስታውስ እንጂ ያጣኸውን መመልከት የለብህም ነው። እዛ ካነ ያጣኸው ነገር ከምን ካልሆነ ከዲን ካልሆነ ማለት ነው። ከዲን ላይ ከሆነ ነው በጣም ጉዳት የሚያመጣው። ስለዚህ እንዳለ ባህሪዋ ጎባጣ እንደሆነ ተጠቀምባት፣ እድሜ ይኖርሃል። በጣም እቃ እቃን ወይንም ደግሞ አደራህን ትወጣለህ። ሁለተኛ እስከ መጨረሻ ድረስ ትዳራችሁ ይቀጥላል። ጽናት ይኖራችኋል ማለት ነው። ቀጥ አደርጋለሁ ብለህ በራሱ system ራሴ ቀጥ አደርጋታለሁ ንጹህ እንቁ አደርጋታለሁ ካልክ ግን ትሰብራታለህ። ወከስሩሃ መስበር ማለት ደግሞ ምንድነው ብለዋል ነብዩ አለይሂ ሰላቱ ወሰላም ጠላቁሃ ፍች ነው። ትፋታላችሁ እንጂ የፈለገ ቢሆን ቀጥ አታደርጋትም። እዚህ በላይ ከነብዩ በላይ من هو أعلم بالنساء بعد الله إلا رسول الله صلى الله عليه وسلم ከአላህ በኋላ ስለ ሴቶች ባህሪ ማን ነው የሚያውቀው? ነብዩ አለይሂ ሰላቱ ወሰላም ማንም አያውቁም ከሳቸው በቃ ይህን አይነት ባህሪ ነግረውናል። ጥንቃቄ እንዲኖረን ነው። ሊሳደቡ ይችላሉ፣ ገላመጡ ይችላሉ፣ ሆነ ነገር ሊፈጠር ይችላል። ፈኢን ዘሀብተ ቱቂሙ ቀጥ አድርገዋለሁ ብለህ ከሄድ ከሰርተህ ተሰብረዋለህ። እዚህ ላይ ራሱ ኢላም የሚባል ነገር ሙሻረክ አለበት ይላሉ ተሽቢሁ ላይ አጥንትን መስበር አጥንትን መስበር በጣም የህመም ስሜት አለው። ሴት ልጅንም መስበር እንደዚሁ የህመም ስሜት አለው። አጥንት ሲሰበር የሰው ልጅ የጎን አጥንቱ ቢሰበር ምን ያክል መንቀሳቀስ እንደማይችል ታውቃላችሁ። እሚስቱን ጋር ከተፋታ ተከዛለ ያከትምለታል ማለት ነው። ብዙ የሚበረታሽ ነገር አለ። ቀላል አይደለም። ትዳር ሲፈርስ ምን ልጆች ይበተናሉ፣ አካባቢ አንተ ሞራል ይጎዳል ወይ የሷ ሞራል ይጎዳል። ሁሉም ደስተኛ ሆኖ አይለያይም። የሆነ የሚፈጠር ህመም አለ። ያ ስሜት ራሱ ይይዛል ነው የሚሉት ዑለማዎች። ወኢን ተረክተው ብትተው ለነዘል አዕወድ ጠማማና ጎባጣ እንደሆነ ሳይወገድ እንደዛው ብትተው ጥሩ አማን ፈተውሱ ቢኒሳኢ ኸይራ ለሴቶች መልካም አስቡ መልካም ምከሩ አሉ ነብዩ አለይሂ ሰላቱ ወሰላም የኔንም ወስያ ተቀበሉኝ ያደራይ ሐዲሱ ሙተፈቅ ዐለይሂ ነው ወለፍዙ ሊልቡኻሪ ወሊሙስሊሚን ወሊሙስሊሚን ሙስሊም ላይ ፈኢን እስተምታዕተ ብትጠቀም ቢሃ በሴት ልጅ ከተጠቀምክባት እስተምታዕተ ቢሃ መጠቀም ወቢሃ አወጅ ጠማማነቷ እያለ ተጠቅም። ወኢን ዘሀብተ ቱቂሙሃ ቀጥ አደርጋታለሁ የተስተካከለች አደርጋታለሁ ብለህ ጥረት የምታደርግ ከሆነ ከሰርተሃ ትሰብራታለህ እንጂ በጭራሽ ቀጥ አታደርጋትም። ወከስሩሃ እሷን መስበር ማለት ደግሞ ወላቁሃ መፍታት ነው። ትለያያላችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ተግባባን አይደል? ወንድና ሴት መካከል በቃ by nature ስናየው physically እንደምንለያይ ሁሉ በምን እንለያያለን? mental ም ራስ እንለያያለን። ውስጥ ላይ ያለ ብዙ ባህሪያችንም ይለያያል። هذا هو الحق هذا هو الحق እውነታው ይሄ ነው። ብርሃዱም ይሄ ነው። የሴት ልጅና የወንድ ልጅ አስተሳሰብ ምዕራባውያን አንድ ነው ብለው ስለነገሩን አይደለም። physically እንደምንለያይ ሁሉ ሜንታልም እንለያያለን። ነብዩም አክበረና አሽረፈል ኸልቅ ነግረውናል። نقدم قول النبي على قول كل أحد ወለው ካነ አጢፋ الزمانيين ቢሆንም እንኳን ለነቅበለው لأن النبي صلى الله عليه وسلم مقدم عندنا ሚአ ፊል ሚአ ፐርሰንት አናወዳድርም። ጭራሽ ውድድርም አይቀርም። አናወዳድራቸውም ጭራሽ ከነብዩ ንግግር ጋር በምንም አይነት መልኩ እንደፈለጉ ቢለፈልፉ ንግግራቸውን ቢያሳምሩም ቢያሳምሩትም ከነብዩ ንግግር ጭራሽ አናጣ አናወዳድረው አይገናኝም። ስለዚህ ከኢን እስተምታዕተ ቢሃ ብትጠቀምባት እስተምታዕተ ቢሃ እስተምታዕ ፈቢሃ ተጠቀመባት ወቢሃ አውድ ጠማማነትና ጎባጣነት እያለ ተጠቀም ወይም ዳሀብ ተጠቂሙሃ ከፈታ ወከስሩሃ ጠላታ የሚገርም ምክር ነው ነቢዩ አለይሂ ሰላቱ ወሰለም ለኡማው የመከሩ በዚህ ማለት ነው ምን እንድኖር ነው ተሳስቦ መኖር ተሳስሮ መኖር ተቻችሎ መኖር ተፋቅሮ መኖር መካከል ላይ እንድፈጠር ነው ነብዩ አለይሂ ሰላቱ ሰላም ይህን ምክር ሁሉ መጀመሪያ ጉድለት እንዳለ አውቀ ከገባህበት ብዙ ነገር አትጠብቅም። ውስጥህን ታሳምነዋለህ። psychological ራሱ የሆነ ነገር እየነገሩ ነው። አንድ ይህን ነግችን ሐዲስ የሰማና ያየ ሰው ከዛም በኋላ ሆነ ነገር ውስጥ ገብቶ የሆነ ነገር ቢያጋጥመው አይፈጥንም ይችላል። ቆይ ቆይ ይይዘዋል። የሚሰማው ውስጡ ያለው ስሜት የነብዩ አለይሂ ሰላቱ ወሰላም ሐዲስ ማለት ነው። ተጋባን። ወፊ ልሐዲስ ሐሱን አላ ሑስኒ ሙዓሸራ መዓ ኒሳ ወሐብ ነብዩ ቅስቀሳ እያደረጉ ነው። አላ ሙዳራቲህነ ወሙሳማሐቲህነ አፈው ትበሏቸው፣ እነሱን ይቅርታ በሏቸው፣ ይቅርታችሁ ይብዛ ለሴቶች። ወሕቲማል ባዕድ ማያስትሩ ሚንሁነ ከእነሱ የሚከሰተውን ደግሞ ችላ በሉ እለፉላቸው። ሚነል በዋድር ብዙ ፍጥነት ነገር ፈጣኖች ናቸው። በጣም በጣም ይወስኑብሃል። በጣም ፈጣኖች ናቸው ለማንኛውም ድርጊት ሀታ ራሱ ልክ የሆነ ስሜት በሚሰማቸው ሰዓት በቃ ካሁን በኋላ እዚህ ሰው ጋር ድጋሚ አልኖርም የሚል ዓለም ውስጥ ነው የሚገቡት። በዛች ቅጽበት ውስጥ አስቡት። ምን አልዓጀብ እንትን ፍራንስ የሰማሁት ምንድነው ፈረንሳይ ላይ የሆነ የሴቶችና የወንዶች እንትን ተደረገና ለምንድን ነው በወንዶች እጅ ብቻ ለምን ይሆናል? ምን ፍች በወንዶች እጅ ለምን ይሆናል? በሴቶች ስለምን አይሆንም የሚል ነገር አቀረቡና በመንግስት ደረጃ ምን እንዲደረግ ተደረገ? ፍርድ ቤት ወሰነላቸው። ፍች ሴት ሴት ፈታ እንድትሄድ ማለት ነው። የሚገርመው በአንድ በሳምንት በሁለት በአንድ ሳምንት ምናምን ውስጥ ስንት ሺህ ሴቶች ፈቱ ባሎቻቸው ምን ስለተሰጣቸው ማለት ነው። እነሱ ከፈቱ በኋላ እኮ ራሱ ሶብር አይኖራቸውም፣ ትዕግስት አይኖራቸውም፣ ጽናት እኮ አይኖራቸውም። ጸጸት ውስጥ ይገባሉ። የሚያበዙት በዚህ ነው ብዛት صبر جن إلا كأنتن النصوص كلا فصبر عليه أو نستدعمه صبر عليه الله سبحانه وتعالى الرجال قوامون على النساء بس يفتلك قوام سنته بما فضل الله الله بس أسوأ درجة للرجال بما فضل الله بعض على بعض من أنفق من أموالهم እና ወለሁም ደረጃ ራሱ የሚል ለወንዶች በሴቶች ላይ ደረጃ አላቸው። ይሄ ደረጃ በፊዚካልም ሊሆን ይችላል። ይሄ ደረጃ በአስተሳሰብም ሊሆን ይችላል። አስተሳሰብ ሴት ተምራ ልትበልጠው ትችላለች። ወላኪን ቢተድቢር በተድቢር ነገራቶችን ተድቢር በማድረግ ወንድ ልጅ በጣም ይቀድማል። ሶብርም አለው። ነገራቶችን አላህ የተፈጥሮ ስጦታ ነው። በፍጥነት የተገኘ ስለዚህ ነብዩ አለይሂ ሰላቱ ወሰላም አደራ ያሉትን በዚህ ነው። ቁርአኑም አርጃሉ ቀዋሙና አለኒሳ በሴቶች ላይ የበላይነት አላቸው፣ ማስተዳደር አለባቸው። ያም ማለት አምባገነን ይሁን ማለት አይደለም። የነሱም መብት አለ፣ መብታቸውን ይርገጥ ማለት አይደለም። ለሱም መብት አለው፣ ለነሱም መብት አላቸው። መብቱን ኢዕጣኡ ኩል ዚ ሐቅን ሐቃ እያንዳንዱን በቦታው ማስቀመጥ ሁላቸውንም ይመለከታል እና ይሄ መተሳሰብ እንዲኖር ነው። ወአን ጃቢር ረዲየላሁ ተዓላ አንሁ ቃል كنا مع النبي صلى الله عليه وسلم كنبي جار سالم في غزات هنا زمت علي كنبي جار إيالين فلما قدمنا المدينة ودى مدينة سنم الليسان ذهبنا لندخل للنجباء هيد وجبيل فذهبنا هيد لو جمر لندخل وجبيل للنجباء كل سنم جمعته كلهم صحابة وجبيل في لبسل مانا كيف يمتنا ከጃሃር እየመጡ ነው። መዲና ገባን። መዲና ከገባን በኋላ ሁሉም ወደ የቤቱ ሊገባ ሲዘጋጅ ፈቃል እንደ አሉ ነብዩ አለይሂ ሰላቱ ወሰለም አምሂሉ አአ ረጋ በሉ ረጋ በሉ ቆይ ረጋ በሉ ሀታ ተድኹሉ ሌይለን ሌሊት ትገባላችሁ አለ። ያኒ ዒሻአን ማታ ትገባላችሁ አለ። አሁን ረጋ በሉ ተረጋጉ። አሁን ፈጥናችሁ ቤት አትግቡ አሉ። ያኒ ዒሻአን ለምን ሪዝኑን ነብዩ ተናገሩ። ሊከይ ተምተሽጠ ሸዒፈቱ ጸጉሯ የተጨባረረና የተንገላታ የነበረችው ጸጉሯን እስከምታበጥር ድረስ ጠብቁ። ወተስተሐደ ልሙዒበቱ ወተስተሐደ ተስተሐደ ማለት አላስፈላጊ ጸጉሮችን እንድታስወግድ አልሙዒበቱ ባሏ የራቀባት ሴት አሉ ነቢዩ عليه الصلاة والسلام። ሐዲሱ متفق عليه ቡኻሪ ሙስሊም የዘገቡት ነው። ፈጥኖ አንድ ሰው በቤት ውስጥ መግባት እንደሌለበት ከእንግድነት አንተ site ሂደህ ከርመህ ስትመጣ ምን ማለት አለበት? እየመጣሁ ነው፣ ልመጣ ነው፣ ነገ እመጣለሁ፣ ዛሬ ከሰዓት እገባለሁ። ይህንን መልእክት ማስተላለፍ አለብን ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን እንደዛ ብለው መክረዋል። ያኔ ዒሻን ዒሻ ማታ ትገባላችሁ፣ አሁን ወደ መስጊድ ሄዱ አሏቸው። ሊከይ ተምተሽጦ ሸዒተቱ ለምንድን ነው ሪዝኑን ሲናገሩ ሊከይ ተምተሽጦ ምን ማለት ነው? ተምተሽጦ እንድታበጥርና እንድታስተካክል አሸዒተቱ ሸዒታ ማለት ምንድን ነው? ጸጉሯ የተንጨባረረ ጸጉሯ የተንገላታባት ሴት ማለት ነው። ምክንያቱም ሴቶች ባሎቻቸው ርቀት ቦታ በሚሄዱበት ሰዓት ራሳቸውን አይንከባከቡ ብዛት። ምክንያቱም እሱ ስለሌለ ምንም እንደዚህ ትኩረት አይሰጡም ለራሳቸው። ያ ነው መጥተዋል እኮ ከጃሃድ እኮ ገቡ። የት ነው ያሉት? እዚህ ቦታ ላይ ተሰብስበዋል ከተባለ ወዳውኑ ሻወር ትወስዳለች፣ ጸጉሯን ታስተካክላለች፣ የሆነ የሆነ ነገር ይፈጠራል። ነብዩ አለይሂ ሰላቱ ወሰላም ትዳር መካከል ምንም ነገር እንዳይፈጠር፣ እዚዋጅ መካከል ምንም ጉድለት እንዳይፈጠር ኡማው በሰላም እጅግ ጥሩ ትውልድ እንዲፈጠርና እድሜ እንዲኖረው ለማድረግ ይህንን ምክር የሰጡት ነብዩ عليه الصلاة والسلام። إذا إن شاء الله عندما تتزوجون ستفعلون ያለ يعني ኢሻ وتستحد المغيبة تستحد ምንድን ያልኳቸው ያላስፈላጊ የሆኑ ጸጉሮችን ማስወገድ ማለት ነው። استحداد ማለት አላስፈላጊ part ላይ ያሉ ጸጉሮችን እንድታስወግዳቸው ማለት ነው። تستحد ማለት ማለት ማበጠርና ማስተካከል ጸጉሯን ማስተካከልና ማስተማመር ማለት ነው። ውስጥ ያለ ጥርስ ትፈቃለች፣ የተለያየ ጥሩ ሰውነትን አጥብቶ መቀበል ለማለት ነው። ነብዩ አለይሂ ሰላቱ ወሰላም أن النبي عليه الصلاة والسلام هنا درجته هو المجيء بالليل من سفره وغيره على غفلة وفي الحديث إرشاد إلى التعني للقادم على أهله إذا قرب من منزله حتى يشعروا بقدومه حيث زين وأنه لا ينبغي الهجوم دفعة تنقص بيت استمدلات اللبة المانسة لأن النساء المغيبات قالوا تشاكسوا ركبوا تيه دبات وشيكوت يكون غالبا في هيئة الرسة على تباهري ليل ميونس غير مناسبة በቃ ሁኔታውን ባልጠበቀ መልኩ ሊሆኑ ሊንገለታቱና አለባበሳቸው ላይ ያምር ይችላል። ፈኢዛ ረአሁና ላተልከል ሀይአ ልክ በዛ ራሳቸውን ውበት ከውበት በራቁበት ሰዓት አንድ ወንድ ሲመለከት ሩበማ የኩኑ ሰበበን ሊተነፍር ውስጡ ድንገት ሊበረግግና ከሷ የሆነ ስሜት ሊሰማው ይችላል። ይችናት እንደ እኔ እኔ እኮ ቆንጆ መስላኝ ነበር ሊል ይችላል። ይሄ ነገር እንዳይመጣ ውስጡ ማለት ነው። أما في هذا الزمان በአሁን ዘመንማ ፈልእክባሩ ቢልበሪይ አው አው ቴሌፎን ዩአዲ ሀደል ማዕና አለ ወጅህን ታም በአሁን ሰዓትና ድሮ እኮ የዛን ጊዜ የመስጂድ ግቡ ነው የሚባሉት። ከጅሃድ እየተመለሱ ፈጥኖ ሚስቱን ናፍቋል። ወዲያውኑ ልጆቹን ናፍቋል። ሰውዬው አይ ቆይ አሁን ቤት መግባት የለበትም። ተመልከቱ ምን አይነት ጥንቃቄ እንደሚደረግ ወላሂ ፊል ኢስላም ሱብሃንአላህ ምን አልዓጂብ ወላሂ ተፈኩር ብናደርግ ትዳር ላይ ምን አይነት ትኩረት እንዳደረጉ ነብዩ አለይሂ ሰላቱ ይህንን ነው የምናየው። ለፍዙን ብቻ አረብያውን ብቻ አትመለከቱ። ነብዩ ምን አይነት ምክር እንደሰጡ ምን አይነት አመለካከት እንደነበራቸውና ምን አይነት ተውጂህ እንዳደረጉ ለኡማ በአሁን ሰዓት ቴሌፎን አለ ወአዲ ሀደል ማዕነ አላውድ ህታም ሙሉ በሆነ መልኩ ታስጠንት እንትላለን መተ መስጂድ ገብቼ ኋላ ሰው መለክተኛ ለከ ምናምን እንትን አትልም። እዛው ቦታ ሆነ እየመጣሁ ነው ማለት ነገ እመጣለሁ ወይ ከሰዓት እገባለሁ ካል እስከዛ ድረስ ሁሉ ነገር አልቆ ጠብቀሃል ማለት ነው። ይገባል። አጂብ ነው የነብዩ አለይሂ ሰላቱ ወሰላም ምክርን እንትን በሉ ተቢሮ وفي رواية للبخاري بخاري لا بتزرجب زجنا إذا أطال أحدكم الغيبة عندك لبزو ጊዜ ከሚስቱ ጋር ከራቀ ፈላ የጥሩቅ አህለሁ ሚስቱ ጋር እንዳይገባ ለይለን ሌሊት ድንገት እንዳይገባ አሉ ነብዩ አለይሂ ሰላቱ ወሰላም። ሌሊት ድንገት እንዳይገባ ሌሊት ድንገት እንዳይገባ ፈላ የጥሩቅ አህለሁ እኔ ጋር እንዳይገባ ለይለን ለሊት ድንገት እንዳይገባ አሉ ነብዩ አለይሂ ሰላቱ ወሰላም። የተለያየ አደጋ ሌላ ሌላ ጥርጣሬ አይደለም። ምን እንድኖር ነው ከኋላ ያለው ሐዲስ ይሄን ያብራራዋል አይደል? ያ ማለት ነው። ሌላ ጥርጣሬ አይደለም። ለሊት እንዳይገባ ድንገት እንትን ባልተዘጋጀችበት ሰዓት መግባት የለበትም ማለት ነው። መግባት የለበትም። ከዚህ የሚጠበቀው ሴት ልጅ ብቻ አይደለም ለከይ ተንተሽጥ الشعيفة وتستحد المغيرة የዝግጅት መደረግ ያለበት ከሴት ብቻ አይደለም ከወንድም ራሱ ምኑን መጠበቅ አለበት ማንነቱን መጠበቅ አለበት هذا مأمور ሁሉም ይጠበቃል ከሱም ይጠበቃል ብዙ ነገር እሷ የምትወደውን ልብስ መልበስ እሷ የምትወደውን አይነት መሆን ማለም ይኩን ሐራምን ማለት ነው ይህን ለብሰህ ሳይደስ ስለኛለህ ካለችህ እሱን እንደምንም ብለህ አፈላልገህ መልበስ ብቻ ቃሪያ ሱሪ እንዳትል እንጂ መጀመሪያም የምትለውንም አታገባም አይደል? ኢንሻአላህ እንደዛ አይደል? አዎ አለም ይኩን ሐራም ሐራም እስካልሆነ ድረስ ይህን አይነት ስታደርግ ደስ ትለኛለህ ካለች ያንን ሆኖ መገኘት እንደዚህ ብትሆን ደስ ይለኛል ራሱን ሆኖ መገኘት ማለም ይኩን ሐራምን አው ማለም ይኻሊፍ ሸሪዓ እነሱ ባሉት ነገር መሆን ማስደሰት የእነሱን ሻዕር መጠበቅ ማለት የክፉትን ሻዕር መጠበቅ وعن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ይላሉ እነ ሸረናት ከሰዎች ሁሉ አስቀያሚ አደገኛ ሰው ማለት ዐንደላህ አላህ ዘንድ የተጠላ ሰው ማለት መንዚለተን በደረጃ አደገኛ የሆነ የተዋረደ ማለት ነው። የተዋረደ እነ ሸረናት ከሰዎች ሁሉ መጥፎ መጥፎ ሰው ዐንደላህ አላህ ዘንድ መንዚለተን በደረጃ በኩል መጥፎ ደረጃ ያለው እንደ የውመል ቂያማ የቂያማ ቀን አላህ ዘንድ መጥፎ ደረጃ ያለው ሰው ወይንም የተዋረደ ሰው ማለት አረጁሉ አንድ ወንድ ዩፍዚ ኢለ ምርአቲ ለሚስቱ ሚስጥር ይነግራትና ወቱፍዚ ኢለይ እሷም ለሱ ሚስጥር ትነግረውና ثم ينشر سرها ሚስጥሯን በአደባባይ ላይ ይበትነዋል ወይ ለጓደኛው ይነግራል። ይሄ አደገኛ ሰው ነው። በጣም አደገኛ ሰው አላህ የጠላው ማለት ነው። አላህ የጠላው ምንም ደረጃ የሌለው ጌታ ግን ይህ እንደ ቀላል ማእሲያ ነው ማለት ሰዎች እንደ ቀላል ወንጀል የሚገርም ወንጀል ነው። ይሄ እንደ ጅማ በግንኙነት ሰዓት እሷ የምትለው ነገር ሊኖር ይችላል፣ እሱ የሚላት ነገር ሊኖር ይችላል። የሚያወሩት ነገር ይኖራል፣ የተለያየ ጨዋታ ይኖራል መካከል ላይ። በዛን ሰዓት በስሜት ስለሆነ ብዙ ነገር ሊሉ ይችላሉ። ለጓደኛው ሂዶ ልክ ጀብዱ እንደሰራ አካል ዛሬ እኮ እንደዚህ አለችኝ፣ እንደዚህ አልኳት፣ እንደዚህ ተደራረገ። ሱብሃንአላህ ሀከዛ የንሹሩ ስርሃ በይነ አልኡም በይነ አልኡመም በሰዎች መካከል የእሷ ምስጢር ይበትናል። እንደውም ይላሉ እዚህ መካከል ላይ ሀተል ከቢር የተፈቀደበት ሰዓት ነው ይባላል። እዛ መካከል ላይ ማለት ነው። በባልና ሚስት አንድ ላይ ሙዳዓባ ጨዋታ እየተጫወት እያለ ብዙ ነገር ብዙ የሚባል ነገር አለ፣ ብዙ የምትለውም አለ፣ እሱም የሚለው ነገር ሊኖር ይችላል። በዛን ሰዓት ሶርያ ሙሉ ፍጹም ነፃነት ተሰጥቷቸዋል። ይሄ ነፃነት የተገኘው ወንድ ወይንም ሴት ለጓደኛዋ ወንድ ለጓደኛው ሂዶ የማያወራ ከሆነ የሚያወሩ ቢሆንም ኖሮ መካከል ላይ ምን ሊፈጠር ይችላል? እሷም ራሷን ትቆጥባለች፣ ሚስጥር እንዳታወጣ ጥንቃቄ ታደርጋለች። እሱም ጥንቃቄ። በዛን ሰዓት ምን ምን ይፈጠራል? መደባበር ይፈጠራል። ያ ደግሞ ታርጌቱን አይነካም ማለት ነው። መካከል ላይ ከትዳር የተጠበቀው ነገር ዳር ላይ ደርስ ይችላል። ለዚህም ነው ይህ ሚስጥር ስላለበት ነው አላህ ዘንድ ደረጃው የወረደ እጅግ አላህ የጠላው ሰው የተባለው ሚስጥር የሚያወጣ ማለት ነው። እነ ሸርናት ከሰዎች ሁሉ አደገኛ عند الله الله ዘንድ መጥፎ منزله ደረጃው የወረደ ማለት يوم القيامه الرجل ሰውየው ነው ይፍዲ ኢለ መርአቲ ለሚስቱ ሚስጥር ይነግራትና ይፍዲ ማለት أي يجامعها ማለት ነው ግንኙነት ሲያደርጉ ሚስጥር ይነግራትና እፍዳዕ ማለት አንደኛ جماع ተብሏል ግንኙነት ተብሏል ወይንም ደግሞ በግንኙነት ሰዓት የሚደረግ ወሬ ሚስጥር ተብሎ ተፈጥሯል በሁለቱም አንድ ሰው ዩፍዲ ኢለ መርአቲ ሚስቱን ግንኙነት ያደርግና ወቱፍዲ ኢለይ እሷም እሱ ጋር ግንኙነት ታደርግና ثم ينشر سرها ከዛ ሚስጥሯን ያባክናል ይበትናል ማለት ነው። ይሄ ነው በጣም አየዝኩሩ በይነና ስለ ሰዎች ሂዶ ይናገራል። ተፋሲለ ዝርዝር ማጀራ በይነሁ ወበይነሃ በሷና በሱ መካከል የተከሰተው ምን ኡሙሪል ወቃዕ የተከሰተውን ነገር ምን ቀውሊን ንግግር ወፊዕልን ድርጊት ወነህው የመሳሰሉትን ይበትናል። ሰዎች መካከል ለጓደኛው ወይስ ለጓደኛው ሁለት መጥፎች ናቸው። ብዛት ወንድ ነው የሚያወራው፣ ሴት ልጅ ቁጥብነት ታበዛለች። በጣም እንትን ካልሆነች በስተቀር እንጂ ማለት ለቀቅ ያለች ነገር ካልሆነች በስተቀር እንጂ ሴት ብዛት ሚስጥርን እዚህ ላይ አይለቁም። በዚህ አይነት ያለው ማለት ነው። ወንድ ነው ብዛት እንደ ጀዱ አድርጎ የሚያወራ እዚህ ነው። በጣም የወረደ ነው ማለት ነው። አላህ ግንኙነት አድርጊያለሁ ተደርጓል፣ እንደዚህ ነው፣ እንዲህ ብላለች። ራሱ ይሄንን እቃ ቢዘንድ ብቻ ሲሆን እንጂ ሰዎች መካከል ሊያወራ ነው የሚለው ዑለማው ተከሶ ወይንም ደግሞ እሷን እሱ ከሷት ለምንድን ነው የተጣላችሁ? አይ ግንኙነት ላይ እንዲህ ያለች ነው እዛ ሄዶ ሲናገር እቃ ጋር ብቻ ለምን ለምን ተብሎ ለክሱ ሂደት ተብሎ ያንን ነገር ይናገራል እንዴ ሰው መካከል ለጓደኛው አይነገርም አይነገርም። የሆነ አጋጣሚ ሌላ ነገር ካልሆነ በስተቀር ያጋጣሚ ወይ መካከላቸው ሽማግሌ ሆኖ የመጣ ሰው ካለ ለምን እንደሆነ ቆይ አንተና አስፈጥቃላችሁ ስለምንድን ነው ከተባለ የዛን ጊዜ ለኢስላህ ለእርቅ ሲባል ይችል ነገር ያወጣል። አይ እኔና እሷ እኮ ሌላ ምንም ቅሬታ ኑሮብን አይደለም። እዚህ መካከል ላይ ግን ብዙ ጊዜ ግንኙነት ላይ እሻትልም ወይንም ደግሞ እንዲህ ትለኛለች ወይንም ደግሞ እንዲህ ትላለች። ይህንን ነገር እዛ ቢናገር ችግር የለም። አይ ይሄ እምቢ አለች ይሻለች የሚል ነገር ብቻ ነው። ተመልከቱ። እዛ መካከል ላይ ሌላማ አጃኢብ ወሬ ካለ ሱብሃንአላህ እሱን ኢንካን ይንሹር هذا يدخل تحت هذا الوعيد ذاته ይገባል وعن حكيم ابن معاوية عن أبي قال قلت يا رسول الله የአላህ መላክተኛ ሆይ አልኳቸው መሐቁ ዘውጂ አሐዲን አለይ መሐቁ ሐቁ ምንድን ነው? ቁልቱ ያ ረሱላላህ የአላህ መላእክተኛ ሆይ አልኳቸው ይላል ሐኪም ኢብኑ ሙዓዝ አን አቢ ሙዓዊያ አን አቢ ከአባቱ ከሙዓዊያ ይዞ ቁልቱ ያ ረሱላላህ አባትየው ነው ያ ረሱላላህ አልኳቸው ማ ዘውጂ አሐዲና ለአንዳችን ሚስት አለይ እባል ላይ ያለበት ምንድን ነው? ዘውጂ አሐዲና አለይ ያንዳችን ሚስቶቻችን በእኛ ላይ ያላቸው ሐቅ ምንድን ነው ብዬ ጠየኳቸው። ቃል እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም ትጥዒሙሃ ልትመግባት ኢዛ አከልተ ስትበላ ልታበላ ወተክሱሃ ልታለብሳት ኢዘክተሰይተ አንተ ስትለብስ ልታለብሳት ወላ ተድሪብ ልወጅሃ ፊቷን አትምታ ወላ ትቀቢሕ አስቀያሚ እያልክም አትናገር ወላ ትቀቢሕ አይ ላ ቀውለን ቀቢሐን ወይ መጥፎ መሻዒሯን ማንነቷን ውስጧን የሚጎዳ ንግግር አትናገር። አስቀያሚ መጥፎ ቃል አትናገር። ወላ ተቀቢህ ማለት አንደኛ ቀውለን ቀቢህ ራሱ አስቀያሚ ቃል አትናገር፣ ወይንም ደግሞ አንቺ አስቀያሚ አትበል። ወላ ተቅሩ ወላ ይፍሩክ አሐድን ሙእሚኑን ሙእሚነተን አስቀያሚ ብሎ መታደብ አይፈቀድም። ወላ ተቀቢህ ማለት አስቀያሚ ቃል አትናገራት። መሻዕሯን የሚጎዳ ማለት ነው። ስሜቷን የሚጎዳ ቃል አትናገር። ወላ ተቀቢህ አይ ተከልመሃ ቢከላሚን ቀቢሕን የሚያስቆጣትና መሻዕሯን የሚነካ እንዳትናገር ወላ ታጁር እንዳትዘጋት ሚስት እንዳታኮርፋት ኢላፊል በይት እዛው እቤት ከሆነ እቤት ብቻ ለምን ውጭ ላይ ስትሄድ ሰዎች ፊት ለፊት የምታኮርፋትማ ከሆነ በተለይ እሷና እሱ መጣላታቸውን የሚፈልጉ ሰዎች ፊት ካኮረፍካት የእሷን مشاعر ከድርብር አደረግ አደቀቃት ማለት ነው። አመለከቱ የነቢዩ ዓለይሂ ሰላቱ ወሰላም ሰው ፊት ስትሆን እንደው ከአለም ይኩን ወቃ በይነከ ወበይነሃ በአንተና በሷ መካከል ምንም እንዳልተፈጠረ በቃ ስትናገር normal ጥሩ ጽዱ ንግግር በቃ በሰዎች መካከል እቤት ስትመጡ እኮ ልትደባበሩ ትችላላችሁ ዝም መሐመድ ስትል ዝም ልትላት ትችላለህ እቤት ውጭ ላይ ግን እንደዚህ አይነት እንዳታሳይ ለሰዎች አንተና እሷ መካከል ያለውን እንትን ማሳወቅ የለባችሁም ማለት ነው ይሄ ሁሉ የእሷን መሻዕር ለመጠበቅ ነው የእሷን መሻዕር ለመጠበቅ ነው ስትመገብ መግባት፣ ስትለብስም አልብሳት። ስትለብስ ብቻ አይደለም አጋጣሚ በገንዘብ አናሳ ከሆነ በኢኮኖሚ አናሳ ከሆነ ሰውየው ለራሱ በሚለብስ ሰዓት ለእሷ የሚያስደስታት ነው። አለበለዚያ ሁል ጊዜ ታለብሳታለህ ሲለክበት ሰዓት ማሻአላ። ወላ ተድሪብ ለወጃ ፊትንም አትምታ፣ ፊትንም አትምታ። አላህ በቁርአን ምን ብሎናል? ንሹዛቸውን ከፈራችሁ ምን አድርጉን አለ ፈዒዙሁነ መጀመሪያ ምከሯቸው። እሺ ካሉ በምክር በተግሳጽ ገስጿቸው ብሏል። መጀመሪያ ይሄ የማይሳካ ከሆነ ደግሞ ወህጅሩሁን ፊል መባጅዕ እነኝታ ላይ ምን በሏቸው አኩርፏቸው ከነሱ ጋር አትተኙ አለ። ከዛ ቀጥሎ ምን አለ? ወድሪቡሁን ከዛ ቀጥሎ ምን ምቷቸው መጀመሪያ ምክር ነው የሚቀደመው። ይሄ እኮ ጥሩ አይደለም፣ ይሄንን አታድርጊ፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። ባይሆን ሸርዓዊ ያንተን ስሜት በጠበቀ መልኩ ሳይሆን ሸሪዓን በጠበቀ መልኩ መጀመሪያ ከሸሪዓ ጋር የተቃረ ነገር ከሆነ ማለት ነው። በዛ ትመከራለች፣ ወዕዝ ይደረግላታል። እንዲህ ካለች ምን ትደረጋለች? ምን ማድረግ ነው? እንዲህ ካለች ፈጥኖ ወደ እንትን ዱላ ሰይጣን መካከል ላይ ስለሚገባ እምነት ውስጥ አንገባ። ምንድነው የሚደረገው? ቀጥሎ ሀጅር ነው ማኩረፍ ማኩረፍም በቃ ካኮረፍካትና በዛ ይሄማ ጥሩ ነው ቀጥልበት ካለችህና ከነገሯ ማት ከድርጊቷ ማትቆጠብ ከሆነ መጨረሻ ላይ ምን ይደረጋል? መምታት ወድሪቡሁነ አላህ ሱብሓነሁ ወተዓላ ነው የፈቀደው። እሺ አላህ ራሱ ፈቅዷል በቁርአን ማለት ነው። ሶስት ስቴፖች እና እና ነብዩ عليه الصلاة والسلام ምን አሉ? ምት ላይ ዋዕድ መጀመሪያ፣ ከዛ ቀጥሎ ማኩረፍ፣ ከማኩረፍ ቀጥሎ حتى ራሱ ስትቆረብ ቁርአን ያዘዘው ስለሆነ አላህ Subhanahu Wa ያዘዘው ስለሆነ ለምን አኮረፈ ብላ ራሷን መጠየቅ ልጅቱ شرعي ናት ማለት ነው። ይሄ ግድ ነው። وعظ ሲያደርጋት መስማት አለባት። አላህ እኮ فعظوهن ስላለ ነው የመከረኝ። ከምክር በኋላ እንዲህ ስትል ሲያኮርፋት ራሱ የራሱ ጉዳይ ማለት አይደለም። ምንድነው መደረግ ያለበት? ለአለሁ ኢነማ ሀጀረኒ ሊአነ አላህ ተዓላ አመረሁ ቢልዓድል አላህ አኩርፉ ብሎ ስላዘዘና ይህን ነገር ስለፈቀደለት ነው። ምን አጥፍቼ ነው ራሷን መጠየቅ አለባት። ከዛም በኋላ ከማኩረፍ በኋላ ምንድነው የሚቀደ ቀጥሎ ضرب ነው ضرب ነው እምነት ላይ ባይሆን ይህን አይነት አመታት ነው መምታት ያለበት ሰውየው ያገኘው ነገር እያነሳ መምታት የለበትም ማለት ነው እ በመሳቂያ እሺ አዎ ወላ ተድሪብል ወጅሃ ፊትን እራቅ ፊትን አትምቱ። ሌላም ሐዲስ ነብዩ አለይሂ ሰላቱ ወሰላም ሙጅዕ ወይንም አሳማሚ ቦታ ላይ መምታት የለበትም፣ አጥንት ላይ መምታት የለበትም። ፊት ፊት መጀመሪያ የውበት ቦታ ስለሆነ ፊት በጣም ሴንሲቲቭ ቦታ ስለሆነ መምታት የለበትም። ሴንሲቲቭ ቦታዎችን መራቅ አለበት። ስጋ ወፈር አለበትና እንትን አለበት ቦታ ላይ የማይጎዳ ቦታ ላይ ነው መምታት ያለበት። ይሄ ነዓም እና በቀላል በማይጎዳ ነገር ነው መምታት ያለበት። ነው። በተለይ ፊትን ወላ ተድሪብ ልወጅሃ ፊትን እንዳትመታ ብለዋል ነብዩ عليه الصلاة والسلام። فإنه أشرف الأعضاء ከሰውነት ሁሉ ክብር ያለው part ፊት ነው سجود ያለበት ቦታ። ሁለተኛ የውበት መገኛ ومشتمل على أجزاء لطيفة ያካትታል ብዙ لطيف ነገራቶች አሉ ፊት ላይ አይን አለ፣ አፍንጫ አለ፣ ከንፈር አለ፣ ምን የመሳሰሉት እነዚህ ለጣይፎች ትንሽ ጉዳት ከደረሰባቸው መጥፎ እንትን ያመጣሉ ቀየሩ ይችላሉ እ ፍቅር ስል ይቻላል። ለምሳሌ ምን ብል እህ በጣም ስወዳት የኔ አስቀያሚ ብሎ የፍቅር ስድብ ማለት እናቶች በቃ እኔ ከባል አልሰማሁም። እናቶች ግን የኔ አስቀያሚ ብላ እናት ልጇን ትጠራለች አይደል? የኔ ዝንጀሮ ይላሉ አንዳንድ እናት እንደዛ ይላሉ። የእናቶች ግን የኔ ቆንጆ ከምትል የኔ ዝንጀሮ ሲሉ እኮ የሚገርም ፍቅር አለው ውስጥ ላይ የሚወጣ ቃሉ ሳይሆን የሚገርም ከውስጥ የሚወጣ ስሜት አለ የኔ ዝንጀሮ ከሚለው ጀርባ የሚወጣው ስሜት ነው አንተን ውስጥህን የሚስበው ደስ የሚል የሚማርከህ ማለት ነው አለሁ ስድብ አስቀያሚ ቃላት ትናገራት ስትናገር አስቀያሚ ቃላት ትናገራት እኮ የተባለው መሻኢሯ ምን የሚያደርገው ከሆነ ነው መሻኢር የሚጎዳ ነው እኔ እኔ አስቀያሚ ስትለኝ ደስ ይለኛል ካለች ስድብ አይደለም ማለት ነው። ወቅታችን ቀይሯል እና ልባ ስድብ የሚባል ሑክም አይይዝም። ምክንያቱም ስድብ የተከለከለ እኮ መሻዕርን እንትን ላለማለት ላለመጉዳት ነው። ስሜትን ላለመጉዳት ነው። የእሷን ማንነት ላለመሰባበር ነው። የሚያስደስተውን ቃል መናገር ደግሞ ምን ማለት ነው? እናቶች ይህን ይላሉ። እኔ ከእናቶች ነው የሰማሁት። እና ወላ ተቀቢህ መጥፎ ንግግር እንዳትናገር አደራ መሻዕሯን ጠብቅናል። ታዘዛል። ጥሩ ቃላትን ተናገራል። መልካም የሆነ አረፍተ ነገር ተጠቀም። እሷም እንደዚህ ነው። ሰው ፊት አትስባል። ሰው ፊት ዝቅ አታድርጋል። ሰው ፊት አታኩርፋል። በጣም ብዙ ነገር ነው ዑለማዎች ከዚህ ላይ ምክር የሚያወጡት። ከዚህ ምክር ላይ ብዙ ሲምባጥ ያደርጉለታል እና ወላ ተህዱር ኢላ ፊል ቤት እቤት እንጂ እንዳታኮርፋት አደራ رواه أحمد وأبو داود والنسائي وابن ماجه وعلق البخاري بعضه وصح ابن حبان والحاكم بأن تترك كلامها وجمعها وتوليها ظهرك وإنما أمر البيت بهذا لأنه ألطف في الزجر وأسرع في عود حالة الصلح والسرور وأبعد من إغراء الشيطان وتسويله الوساوس ውጭ ላይ ካኮረፍ መጥፎ ቃል ከተናገርክ በተለይ በተለይ አኒሳኡ ይላሉ ዑለማ በተለይ ሴት ልጅ እጅግ በጣም ውስጧን የሚሰብራት ያንተ ምታ አይደለም። هذا الذي تضربه بيدك በእጅህ የምትመታው ሳይሆን መሻዒሯ ነው። ስሜቷን የሚጎዳ ቃል ከተናገርካት ከዛ የተሻለ በጦር ብትወጋት ይሻላል። ወሀከዛ ይፈበለው እንደዚህ ነው የሆነ መጥፎ የሚያቆስል ነገር ሰውነቷን ደማን የሚያፈስ ነገር ብትመታት ይሻላታል መሻዒሯን ከምትጎዳ አነ ሸይጣን ሸይጣን ራሱ በምት አይደለም የሚገባው በንግግር አይሻለሽም ይላታል። አንድን ቃል በመቶ ትርጉም በሺ ትርጉም ትተረጉመዋለች። ከዚህ ገልብጣ በዚህኛው ገልብጣ ፊደል ጨምራ ከኋላ አጅባ መካከል ጨምራ ተተረጉመዋለች። ይህን ያለው እኮ ይህን አስቦ ይህን ያለኝ እንዲህ ስለሆነ ይህን ስላሰበ ይህን ያለው። በቃ ስትተረጉም ትውላለች። ራሷ ተኮል ሙፈሲራተን ብትገንም ተርጓሚ ትሆናለች። ይህንም ያደርገው ማለት ነው። ሸይጣን የስተኽዲም ይችን ቃል አረፍተ ነገሯን የምጠቀመው ምትና ምት ነው አለፈ። እንደውም ራሱ የሚያስደስታቸው ሴቶች አሉ ነው የሚባለው አይደል? ለምን መሰላችሁ መሻሪ አለሁ ምት አንዳንድ ጊዜ ጅል ፍቅሩን የሚገልጸው በምት ነው ምናምን ነገር እንደዛም ላይ ሰራ ይችላል። አንዳንድ ጊዜ ያንተን ለሷ አሳቢነትና መመለስ እንዳለባት በምት አጠር ባለና ሰውነቷ ጋር ብቻ በተያያዘ ፊዚካል ላይ ወይንም ስጋዋ ጋር በተያያዘ ብቻ በአጭሩ መከርካት ማለት ነው። ስሜትን በሚጎዳ ከተናገርካት ግን ከፈለገች ሂጂ ማለትን ትርጉም አለው ነው የሚሉት። በጣም መጥፎ ነው። ለዚህ መሻዕራቸውን በጣም መጠበቅ በጣም እና ሸይጣን የሚጠበቅ የሚጠቀመው የቱን ቃል ነው? መጥፎውን ቃል ነው የሚጠቀመው። እነሱ እነዚህ ይላቸዋል፣ በጆሮአቸው ሽክ ይላቸዋል። እንደዚህ አለሽ፣ ይህን እኮ አስቦ ነው አይሽ ይላል። ያው ድምፁን ባትሰማም ተግባባ። እሺ ይበቃቸዋል። ደግሞ ስታገቡ አንብቡ። የተለያዩ ምክሮችን ዑለማዎች ምክር አለ ታነባላችሁ ኢንሻአላህ። ወአን ጃብር ብን አብድላህ ይደሩ የረሱል ዓለይሂ ሰላቱ ወሰላም አንድ ሐዲስ እኮ ይበቃል። ሊመለህ ዑቲባር እንደ እስቲንባጥ ለሚያደርግ በስፋት ለሚመለከት የነብዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ውስጣችን ይገባል። ወአን ጃብር ብን አብድላህ ረዲየላሁ ተዓላ አንሁማ ቃል ካነት ልየሁዱ ጨረስን፣ ምክርን የተመለከተ አሁን ደግሞ ሌላ ነገር ውስጥ ልንገባ ነው። አትሳቱ እኔንም በቃ እና ሸሪዓ ስለሆነ ወይንም ቁርአን አያ ስለሆነ እፈክራለሁ የመጣውን እንደመጣ እሺ والله إن شاء الله። እና serious አይ ቀልድ ነፈስ ምስጢር كانت اليهود አይሁዶች ይሉ ነበር تقول አይሁዶች እንዲህ ይሉ ነበር إذا أتى الرجل አንድ ሰው ግንኙነት ካደረገ امرأته ከሚስቱ ጋር ግንኙነት ካደረገ من دبرها ከኋላ ፊቁቡሊሃ በዋናው መስመር ማለት ነው ቁብልያ ባይሆን በኋላ ነው ግንኙነት ያደረገው። በኋላ ግንኙነት ሲያደርግ ምንድን ብሎ ከኋላ ግንኙነት ሲያደርግ ፊቁብልያ በዋናው መስመር ነው ያደረገው። ካነል ወለዱ ልጁ ይሆናል አህወል አይኑ ጠንጋራ ማለት ነው። አይሁዶች እንደዚህ አይነት አስተሳሰብ ነበራቸው። ኢዛ አተረጅሉ እምራአተሁ ሚስቱ ጋር ግንኙነት ካደረገ ምን ብዱሪሃ ከኋላ ፍቅቡሊሃ በዋናው መስመር ግንኙነት ካደረገ ባይሆን position ከኋላ كان الولد ልጁ ይሆናል أحول ምን ይሆናል አሉ ሸውራራ ጠንጋራ ይሆናል አሉ አይን ጠንጋራ ይሆናል ብለው ተናገሩ ምኖር ፈነዘለት هذه الآية ይቺ አንቀጽ ወረደች ምን የሚለው የቁርአን አያ ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም አናሽእቱም አልአያ ሙተፈቅ አለይህ ወላሂ ኒሳኡኩም ሚስቶቻችሁ ሐርሱን ለኩም ለእናንተ የአዝርዕት ቦታ ናቸው ሐርሱን ለኩም ለእናንተ የአዝርዕት ቦታዎች ናቸው። ፈእቶ ሐርሰኩም የአዝርዕት ቦታችሁን ደግሞ ኑ ፈጽሙ አድርጉ። አናሽእቶም እንደፈለጋችሁ ማለት ነው። አና ሊልከይፍያ ለአቅጣጫ ማለት ነው። አናሽእቶም እንደፈለጋችሁ እንደፈለጋችሁ ማለት ከኋላም ይሁን ከፊትም ይሁን ቁማችሁም ይሁን ተቀምጣችሁም ይሁን ተኝታችሁም ይሁን በቃ ዋናው ብቻ በምን መሆን አለበት? በዋናው መስመርና እሷ አለመጎዳት ብቻ። ይሄ ብቻ ነው በቃ ከልካይ። በዋናው መስመር ይሁን እሷ አትጎዳ ወይ እሷ አይጎዳ። በቃ ጉዳት ብቻ የማያመጣ በየትኛውም አቅጣጫ ትችላላችሁ። አናሽእቱም ማለት ከይፈሽቱ እንደፈለጋችሁ በፈለጋችሁ ታጣላችሁ። አላህ ስብሐነ ወተዓላ ሀርስ ብሎ ነው እንትን ያለው የሴቶችን እንትን ሀርስ ብሎ የአዝርዕት ማዕከል አደረገው። ለምን አንድ ሰው ግንኙነት በሚያደርግበት ሰዓት ሪዛልት አለው ውስጥ ላይ የሚገርም ውጤት ፍሬ ያለው ምን አልወለድ ልጅ ሀርስ እርሻ ወይንም ደግሞ የአዝርዕት ቦታ ምን እንዳለ ሁሉ ምን እንዳለ ሁሉ አዝመራን ይሰጣል። የሴትም ልጅ እንደዚሁ አዝመራን የልጅ አዝመራን ይሰጣል። አንድ ገበሬ በዝር ወይንም ደግሞ ዘር አዝመራው ላይ መሬቱ ላይ እርሻው ላይ ይዘራል። አንድ ባል ደግሞ ሚስቱ ጋር ከሚስቱ ጋር ግንኙነት በማድረግ ኑጥፋውን ስፐርሙን ይዘራል። ሁለቱም ውጤት አላቸው። በዚህ ነው አላህ ያመሳሰላቸው ሐርስ ብሎ የተናገረ። እሱም ልጅ ያመርታል፣ ያንኛውም ደግሞ አዝርዕት ያመርታል። ለዚህ ነው ኒሳኡኩም ሐርሱን ለኩም የእናንተ ሚስቶቻችሁ የአዝርዕት ማዕከል ናቸው። ይህን እንትኖች አንዳንድ ምዕራባውያን ከዚህ የሆነ የሚያወጡት ነገር አለ። የሚናገሩት ቃል አለ ከመሰለኝ ኒሳኡኩም ሐርሱን ለኩም ፈሐርሰኩም አናሽእቱም ከይፈ እንደፈለጋችሁ ለምን ከኋላ ለምን አይሆንም? በዋናው መስመር ብቻ ይሁን እንጂ አህወል አይሆንም። አይሁዶች ውሸታቸውን ነው አለና አላህ አስተባበለ። ምንም በምንም አይነት መልኩ እሴት ጋር በሚደረግ የግንኙነት አይነት ህፃኑ ልጅ ላይ ተጽዕኖ ምንም ግንኙነት የለው ጭራሽ አህወል ይሆናል፣ ጎባጣ ይሆናል፣ ረጅም ይሆናል፣ አጭር ይሆናል፣ እንደዚህ በዛ አይነት ግንኙነት ከተደረገ እንደዚህ ይሆናል፣ እንደዚህ ይሆናል የሚባል በምንም አይነት መልኩ ግንኙነት ግንኙነት የለው። አይሁዶች ብለው ነበር ወላኪን ሐታ እኛ ቁርአን መጀመሪያ ነግሮናል፣ ነብዩም ነግረውናል። ይህና ምን እንቀበላለን። ወላኪን አጢባኡ ዘመን የዘመኑም አጢባዎች ይህን ምን ብለዋል? በምንም አይነት መልኩ ግንኙነት የለውም ብለዋል። ሴቷ በይባና በወንዱ ስፐርም መካከል ሴሎቹ መካከል ምንም ግንኙነት የለውም። የግንኙነት አይነቱ ተጽዕኖ የለውም። አሁን ዛሂርም ነው ተገባን አይደል? ግንኙነት የለውም። ስለዚህ ነብዩ አለይሂ ሰላቱ ወሰላም ተፈተነ እ የቁርአን አንቀጽ ውድቅ የሚያደርገው أنى شئتم ብሎ ተናግሯል። እነሱ አይሁዶች ምን ነበር ያሉት? አንድ ሰው ሚስቱን ከኋላ ግንኙነት ካደረጋት በዋናው በልጅ በሚወለድበት መስመር ማለት ነው ግንኙነት ቢያደርጋት ከኋላ position ቀይሮ ከኋላ ግንኙነት ቢያደርግ፣ ምክንያቱም ወንድና ሴት ከፊት ለፊት ነው መገናኘት ያለባቸው ብለው ነው አይሁዶች በዚህ ገድበውት ነበር። ሴትና ወንድ ግንኙነት ሲያደርጉ ፊት ለፊት ብቻ ነው መሆን ያለበት። እንጂ ይህን አቅጣጫ መቀየር የለባቸውም ነበር ያሉት። ከተደረገ ከኋላ ሴት ልጅን ከኋላ ግንኙነት ቢያደርጋት በዋናው መስመር ካነል ወለዱ አህወል ልጁ ምን ይሆናል? ጠንጋራ ይሆናል ነው ያሉት። አሃ ቁርአን ደግሞ ኒሳኡኩም ሐርሱን ለኩም ሚስቶቻችሁ እኮ አዝርዕት ማዕከል ናቸው። ወቱ ሐርሰኩም የአዝርዕት ማዕከላችሁን ደግሞ ግንኙነት አድርጉ፣ ኑ ስሩ፣ አድርጉ አናሸቱም እንደፈለጋችሁ እያለ ነው እንደፈለጋችሁ አደግም በቁጥርም አልወሰንም፣ በአቅጣጫም አልወሰንም፣ ፖዚሽንም አልወሰንም። አናሽቱም ማለት ከይፈሽቱም እንደፈለጋችኋል። እንደፈለጋችሁ ማለት ከኋላም ግንኙነት አድርጉ ማለት ነው። አላህ ይሄ እንትን ሴቶችን ከኋላ ግንኙነት ሲያደርጓቸው የሚወለደው ልጅ ጠንጋራ ቢሆን ኖሮ አይ ከኋላ ሲቀርብ ላይ ኤክሰፕሽን ያለወጣ ነበር፣ ልጆቻችሁ ይበላሻሉ። ተገባናል? አልገባችሁም እንዴ? እሺ አሁን